السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد ውድ እህቶች፣ ውድ እናቶች፣ ውድ ወንድሞች፣ ውድ አባቶች፣ ውድ ልጆቼ በያላችሁበት ሆናችሁ የአፍሪካ ቲቪን የምትከታተሉና ምርጥ ምክሮች ለውድ እህቶች የሚለውን ርዕስ የምትከታተሉ ሰዎች ዛሬ ከእናንተ ጋር የማሳልፈው በወንዶችም ቢገኝም በሴቶቹ ጋር በይበልጥ ይበዛል ብዬ ያየኋቸውን እምነታዊ ስህተቶች ለመጠቆም ፈልጊያለሁ። እንግዲህ ሁሉም ነገር ከእምነት በኋላ ነው። የሁሉ ነገር ምንጩ ተውሂድ ነው። ተውሂድን ጠብቆ ያልያዘ ሰው ተውሂዱ ጋር ድብስብስ ያለ ሰው ሌላው ስራ ዋጋ የለውም። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ በሱ የሚያጋሩትን ሰዎች በፍጹም አይምርም። ከሱ ሌላ ያለውን ደግሞ ለፈለገው ይምራል። ተውሂዱ ትክክለኛ ሆኖ በሌላ ነገር የተሳሳተ ቢቀጣው እንኳን ሙኸለድ ፊናር አይደለም፣ በዘላለም እሳት ውስጥ አይቀጣም። የተወሰነውን ያህል ተቀጥቶ ይወጣና ጀነት ነው መጨረሻው የሚሆነው። ተውሂድ ላይ ችግር ያለው ሰው ግን ጭራሽ ጀነት የሚባልን ነገር ሽታውን እንኳን አያገኝም። እና ብዙ ሰዎች፣ ብዙ ሴቶች፣ ብዙ እህቶች፣ ብዙ እናቶች በተውሂድ ነክ ጉዳዮች ላይ ስህተት አላቸው። እኔ ደግሞ ይህንን ስህተት እያወቅኩኝ ዝም ብዬ በዚህ ርዕስ ላይ ማለፍ አልፈለኩም። ብዙዎቻችን ወንዶችም ሆኑ ሴቶች የተለያዩ ጭንቀቶች ሲያጋጥሙን፣ ችግሮች ሲደርሱብን መጀን መጀን ማለት እንፈልጋለን። ድረሱልን የምንላቸው ነገሮች አሉ። የምንሳልላቸው ነገሮች አሉ። ይሄ ነገር በወንዶችም የሉም ማለት አይደለም። ግን በሴቶች ይብሳል። ሴቶች ጉንፋን የታመመ እንደሆነ ልጃቸው የታመመ እንደሆነ ነፍሰ ጡር ሆዷን ያመማት እንደሆነ በሰላም ገልግሉኝ እንጂ ጀላኒ ጀላሊ ደሮሁን የሚሉ ማአት ናቸው ያሉት። አብዶዬ ኸድር ምናምን እያሉ ቀን ወስነው ቀን ለይተው የሚያርዱና ቡና የሚያፈሉ የቆሌ ቡናና የጀበና እያሉ ልፍስፍስ ያለ እምነት ያላቸው ብዙ ሴቶች አሉ። ወንዶችም ከዚሁ ያራቁ ቢኖሩም በይበልጥ ግን ይሄ በሽታ ከሴቶች ጋር ነው የሚታየው። ስለዚህ ይሄ ሽርከን አክበር ነው፣ ሽርከን አስገር ነው። ይህን ያደረገ ከእስላም ይወጣል። ይህን ያደረገው በተወሱል አስቦ ነው። እስቲጋሳ ፈልጎ አይደለም በሚል ሙግት ውስጥ እናንተ ጋር ማስገባት አልፈልግም። ግን በጭራሽ ሁለቱም ስተት ነው። ሐታ ተወሱል መስሏችሁ እንኳን የምታደርጉ ከሆናችሁ ወደ አላህ ያደርሳሉ ብላችሁ ጀይላኔንና በደውይን ሪፋዒን ብቻ አስባችሁ ከሆነ በፍጹም ስተት ነው። አያገናኙም፣ አያደርሱም። እነሱ ከእናንተና ከአላህ መካከል ፈጽሞ አይመለከታቸውም፣ አይገቡም። ተወሱሉምም እስቲጋሳውም ክልክል ነው። ስለዚህ ቡናዎቻችሁን ለሱስ የምትጠጡ ከሆነ አፍልታችሁ ጠጡ። ከጀበና ጋር ግን አታየይዙት ቡና እንደ ትልቅ ተአምር የዱዓ መሳሪያ የዱዓ ነገር ይበልጥማ ከጫት ጋር ከተያያዘ ይበልጥማ ደግሞ ከቀን ጋር ከተገናኘ በጣም አደገኛ ነው። እምነታችንን ፍርስፍርስ ነው የሚያደርጉት፣ ስብርብር ነው የሚያደርጉት። ውድ እህቶች፣ ውድ እናቶች ባካችሁ ባካችሁ ይህንን ነገር ይቅርባችሁ፣ አቁሙ። አውቃለሁ ብዙ ታላላቅ አንጋፋ መሻይኾች ጋራ ቡናና ጫት ስላያችሁ አንተ ምንድነህ ልትሉ ትችሉ ይሆናል። ግን መሻይኾቻችንን ክብራቸውን አነካም፣ ትላልቆቻችን ናቸው። ቢሆኑም ግን ቡናና ጫት ከዱዓ ጋራ ምንም ግንኙነት የላቸውም። እነ በደዊ፣ እነ ሪፋዒ፣ እነ ደሱቂ፣ እነ ጀይላኒ፣ እነ ኑር ሁሴን ሌሎችም የሀገራችን መሻይኾችም በምንም መልኩ ከዱዓ ጋራ ግንኙነት የላቸውም። ዱዓ የምታደርጊው አንቺ፣ ባለጉዳዋ አንቺ። ጉዳዩን የሚፈጽመው ማን ነው? አላህ። ስለዚህ በአንቺና በአላህ መካከል ለምንድን ነው የሚገባው? ማንም የሚገባው እንደ ውሸት መሆኑ ልንገራቸው እነ በደዊን እነ ሪፋዒን እነ ጀላኒን እነ ኑር ሁሴንን እነ ኸድርን መለመን ውሸት መሆኑን ልንገራቸው ሰው የሚለመን ቢሆን ኑሮ ነብያቶችን ለምን አንለምንም ነበር ለምን ሙሳን ዒሳን ለምን ኢብራሂምን ዳውድን ሱለይማንን ኑህን አደምን ለምን አልለመንም ጅብሪልን ሚካኤልን መላይኮችን ለምን አልለመንም ተውት እነሱ ይቅሩ እነ አቡበክር እነ ዑመር እነ ዑስማንን ለምን አለየን አለየንም የአብዶዬ ቀን ተብሎ ሮብ ቀን ሲያዝ ሐሙስ ቀን የዑመር ለምን አልተባለም ለምን የአቡ ሁረይራ ቀን አልተባለም የአብዱላህ ብን ዑመር የአይሻ ቀን ለምን አልተባለም ስለዚህ ይህ ልምድ ነው ከየት እንደመጣ አላሁ አዕለም ይህን ያመጣብንን ሰው መቼም ተውት ግን ለምንድን ነው የሚቀጥለው ይሄ ስህተት አሁንም ቡና ላይ አሁንም አይቀርም። ያብዱ የዶሮ አሁንም የኸድር ቡና እየተባለ ስለዚህ የመጀመሪያው ስህተት እምነታዊ ስህተት የምንለው ይሄ አርጉልኝ ድረሱልኝ እየተባለ መለማመጥ ነው። አንዳንዶችማ ቡና እኮ በር ላይ ሰቅለው ቡናው ቡና የሚሳሉ ሰዎች አሉ። ለማን ነው የሚፈላው? ለቆሌው፣ ለኸድር ይቆላ እንትን ይፈላል ስትወልድ ሴትየዋ ተብሎ ሌላው ከአላህ ሌላ ለሆነ አካል ማረድ ነው መሳል በስነ ስርዓቱ ሄዱና የሆነ መቃብር ላይም ሊሆን ይችላል የሆነ ጎበደል ላይ ሊሆን ይችላል ሄዶ ማረድ ነቢዩ ሰለላሁ ዐለይሂ ወሰለም መን ዘበሐ ሊገይሪላሂ ፈቀድ አሽረክ ከአላህ ሌላ ላለ አካል ያረደ ሰው አላህ ለዓና ያወርድበት። ለዓነ አላሁ መን ለዓነ ዋሊደህ لعن الله من ذبح لغير الله لعن الله من آوى محدثا لعن الله من غير منار الأرض لعن الله من ذبح لغير الله لعن الله من ذبح لغير الله በጣም ትልቅ እርግማን ነው ከአላህ ሌላ ያለ ማረድ ማለት ከአላህ ሌላ ተስሎ ማረድ ማለት ነው የጄላኔ ዶሮ ብሎ ማለት ነው የኸድር ሙክት ማለት ነው ከእንደዚህ እንግዲህ ይሄ ከአላህ ሌላ ማረድ ጋራ በየመቃብሩ ሂዶ የሚታረደው እርድ ይህንን ነው። በየሰፈሩ ያለ መቃብር ላይ የሚታረዱ እርዶችን ካያችሁ፣ ለጅን የሚያርዱ ሰዎችን ካያችሁ፣ ለዛር የሚያርዱ ሰዎችን ካያችሁ መንዘብሐ ሊገይሪላህ ውስጥ ይጠቃልላሉና ወንድም እህቶቻችሁ ስህተት ላይ ስላሉ ልታርሟቸውና ልትመካከሩበት ይገባል። በየመቃብሮቹም ላይ የመሻይኾች፣ የወልዮች፣ የዓሊሞች መቃብር ላይ ሂዶ ማረድ ከዚሁ አንዱ ነው። እነሱ ጋር ሳይከድ ቤትም ውስጥ ለነሱ ተስሎ ማረድ መንዘበሐ ሊገይሪላህ ውስጥ ይጠቃለላልና ባካችሁ ይህንን እንረም ነው እንግዲህ ዘብሕ ሊገይሪላህ እንዲያው ትልቅ ወንጀል ለመሆኑ ምንም የሚያከራክር ነገር አይመስለኝም። ቀኖችን ለይቶስ ማረድ ቀኖችን ለይቶ ቀናትን ለይቶ ሐሙስን አንዳንዱ ሰኞ ኢስነይን ይላል፣ ሌላው ደግሞ ሱለሳ ይላል፣ ሌላው ደግሞ አርቢያ ይላል፣ ሌላው ሐሙስ ይላል፣ ጁሙዓ አላቅም፣ ቅዳሜ ደግሞ የሚል እነዚህን ቀኖች ለይቶ በእኒህ ቀኖች ውስጥ ዱዓ አደርጋለሁ፣ በእኒህ ቀኖች ውስጥ የተለየ ዒባዳ አደርጋለሁ የሚል ካለ ስተት ነው። ይሄ እምነታዊ ስተት ውስጥ ነው የሚገባውና ጥንቃቄ ልናደርግ ይገባል ነው። ከአላህ ሌላ ያለን አካል በጣም መፍራት ይሄ ፍርሃት ስላችሁ ውሻ ይነክሰኛል ብሎ እባብ ይነድፈኛል ብሎ ጊንጥ ይነድፈኛል ብሎ ሽፍታ ይቀማኛል ብሎ መፍራት ማለት አይደለም። መንፈሳዊ ፍርሃት አረ ይልሶሃል፣ አረ እንዲህ ያደርጎሃል እያልክ የምትለው ነገር በጣም በጣም አደገኛ ውስጥን የሚጎዳ እምነትን ከአላህ የሚያስከዳ ነገር ነውና ጥንካኬ ጥንካሬ እናድርግበት ለማለት ነው። ኢነማ ዛሊኩም ሸይጣኑ ዩኸውፉ አውልያአሁ ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን እነሱ እንዳትፈሩ እኔን ፍሩ። አተኽሸ ናሰ ወላሁ አሐቁ አን ተኽሻ ፍርሃት ሶስት አይነት ክፍል አለው ይላሉ። አንደኛው የውስጣዊ ፍርሃት ነው። የሆነ ነገር እንዳያደርገኝ፣ ኢማኔን እንዳይቀማኝ፣ ጤናዬን እንዳይወስድብኝ ብለህ የምትፈራው ይህ አይነት ፍርሃት ለአላህ እንጂ ለማንም አይሆንም። ከአላህ ሌላ ለሆነ አካል ይህ አይነት ፍርሃት ከሰጠ ሽርክ ነው ይሄ። አንዳንዶቹ ይህንን ነገር ሊሆንብኝ ይችላል ብለው ሰዎችን ይፈራሉ። ለምሳሌ ጺምህን ለምን ትላጫለህ? ባል እኮ እንደዚህ ይሉኛል ብዬ ፈራለሁኝ ለምን እንደዚህ አታደርግም ሲባል እንዲህ እንዳያረጉ ብዬ ፈራለሁኝ። ይሄ ኸውፍ ገይሪላህ ቢሆንም ግን ሽርክ ላይ አይደርስም። ለሰው ፍርሃቻ የሚተው ማለት ነው። ሌላው የፍርሃት አይነት የተፈጥሮ ፍርሃት ነው። ውሻ ሲጮህ ሰምተህ ብትፈራ፣ ጅብ ሲጮህ ሰምተህ ብትንቀጠቀጥ ለምን ፈራህ አይባልም። መፈራት ባይኖርበትም ግን ለምን ፈራህ ተብለህ አኺራ ሐቂዳህ ይበላሻል የሚባል ነገር የለም። አንዳንዶቹማ ብቻቸውን ሲሆኑ የሚፈሩ አሉና አጠገባቸው ማጭድ ነገር ቢላዋ ነገር ካስቀመጡ የማይፈሩ ቢላዋ ይጠብቀናል የሚሉ ሴቶች ሲወልዱ ብቻቸውን እንዳይሆኑ ብረት ያዙ ይባላሉ አይደለ በየቤቱ ሙሽራ ስትሆን የሆነ ነገር ያዝ የሆነ ነገር ያዥ ይባላሉ አይደል ያኺ ምን ምን ሊያደርጉ ነው በአላህ ያ ነገር ምን ይሰራል ይጠብቃል፣ ብረት ይጠብቃል፣ ቢላዋ ይጠብቃል። ይሄ በጣም በሙስሊሙ ዘንድ ሳይቀር የተስፋፋ አስቀያሚ ስራ ነው። ምንም አይነት ማስረጃ የሌለው ነው። ጅኖች ከሆኑ ጅን እንዳይመታው ከሆነ ብረት አይከለክለው፣ ቢላዋ አይከለክለው። የት ታውቀዋለህ እናንተ? አንተ ጅን እንዳይመታ ከፈለክ አያተል ኩርሲ መቅራት ቁል አዑዙ ቢፈለቅ ቁል አዑዙ ቢናስ መቅራት ነው እንጂ በብረትማ ይከለከላል እንዴ? በቢላዋ ልትለው ነው? አታየው። ከነዚህ ከእምነታዊ ጉዳዮች መካከል መቃብር ላይ ቤት መስራት ነው። ሙታንን በየመስጂዶች መቅበር ነው። በቀብር ላይ በተሰሩ መስጂዶች ላይ መስገድ ነው። ምናልባት ሴቶች ትምህርት ላይ ይህን ለምን ታመጣዋለህ? ይህን አብዛኛውን ጊዜ የሚያደርገው ወንድ ነው ትሉኝ ይሆናል። አዎ ወንዶቹ ያደርጋሉ፣ ግን እናንተ ትሳሉና ትሰጣላችሁ ወይ ትሄዳላችሁ ወይ ታደርጉበታላችሁ። አራንዳንዶቹማ አንዳንዶቹማ እንዲያው ገሌ ሼክ ላይ ቤት ስሩልኝ ብሎ የሼኾቹን ዶሪህ ስሩልኝ ብላ የምትሳልም አትጠፋምና ነው። በእንደዚህ ያለ ነገር ላይ አትተባበሩ። ወንዶችም ቢከለከሉ ሴቶችም ቢሆን ይሄን ልታደርጓ አይገባም ነው። ከነዚህ ተግባሮች መካከል ከእምነታዊ ተግባሮች መካከል ቀብር ዚያራ በሚል ረጅም መንገድ መሄድ ነው። ላ ትሸዱ ሪሓሉ ኢላ ኢላ ሰላሰቲ መሳጅድ ላ ሪሓል ኢላ ኢላ ሰላሰቲ መሳጅድ ወደ ሶስት መስጂዶች እንጂ ቀብር ዚያራ ተብሎ ሌላ ሀገር ላይ አይከድም፣ ወይም ሌላ ነገር ለመቀበል ለመዘየር ተብሎ አይከድም። እንግዲህ ተመልከቱ ከጎጃም ጎንደር፣ ከጎንደር ሐረር፣ ከሐረር ባሌ፣ ከሸዋ ጅማ፣ ከእት ቦታ ከጎጃም ወለጋ የሚከደው ከአዲስ አበባ ወልቂጤ፣ ወሊሶ እዚያ በየቦታው የሚከደው ቀብር ዚያራ የመሻይኾቹን ቀብር ዚያራ የሚከደው ክልክል ነው። ቀብር ትፈልጋለህ? እዚያው አጠገብህ ያለ ቀብር ላይ ሄደህ ዘይር። كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة آخرة لما استوت موت دال لما استوت قبر قبر አካባቢ ሄዳችሁ ዘይሩ ግን የሆነ ሸክ ቀብር ነይተህ ከጎጃም ተነስተህ ጎንደር ከጎንደር ተነስተህ መቀሌ የምትሄድ ከሆነ ከመቀሌ ተነስተህ ቦረና የምትመጣ ከሆነ ከባድ ነው ከባድ ነው لا تشد الرحال إلا إلى ثلاثة مساجد المسجد الحرام ومسجد النبوي መስጂድ አልአቅሳ ከስተቶች ከእምነት ከሚነኩ ስተቶች መካከል ሐጅ የሚያደርጉ ሰዎች ሐጃችን የነቢዩ ሰለላሁ ዐለይሂ ወሰለምን ቀብር ካልዘየርና አይሆንም ብለው የሚያስቡ ሰዎች ይሄ ማሰብ ብዙ እህቶች ብዙ እናቶች ለሐጅ ይመጣሉ እንግዲህ አጋጣሚ ሆኖ መዲና መሄድ ሳይሳካላቸው ከቀሩ ምን ሐጅ አለን ሐጃችን ተበላሸኮ ሐጃችን አልሞላም ሐጃችን ጎሎ ብለው ስቂት የሚሉ መዓት ሰዎች አሉ ይሄ ስህተት ነው በአጠቃላይ እንዲያውም ሴት ልጅ ቀብር መዘየሯ ሙክተለፍ ይህ ነው لعن الله زائرات القبور ነው لعن الله زوارات القبور ዘዋራት በሚል ነው የተወራው በሚል በጣም የምታበዛን ቀብር ዚያራ የምታበዛን ሴት የአላህ ለአና ይውረድባት ብለዋል ነው ሌሎቹ ደግሞ ዛኢራት القبور ነው አስለን ሴት ልጅ ቀብር ዚያራ እንዳታደርግ ላዕና ወርዶባታል። እንግዲህ ዚያራ ለሞትን ለማስታወስ እንኳን አትዘይር እየተባለ እንዴት ነው እርድ ለማቅረብ ስለት ለማቅረብ ታዲያ ቀብር ለቀብር ሙስሊም ሴት የምትሽከረከረው? በጣም በጣም ሊታሰብበት የሚገባ ነው። ይሄንን ሌላው ከስህተቶች መካከል ይሄ እምነታዊ ስህተቶች ሄርዞችን ማንጠልጠል። ሄርዞች ማንጠልጠል ማለት መስተፋቅር ልጆቻችንን ስንድር እንዲወዳት ባሏ እጇ ላይ አስሮ መላክ፣ አንገቷ ላይ አርጎ ሻንጣዋ ውስጥ አርጎ አስይዞ መላክ፣ ህፃናት ምናምን እንዳይመታቸው በሚል አይነናስ ለመከላከል በሚል አንገታቸው ላይ ሄርዝ ማንጠልጠል። አረ ከዚህ አልፎ ሳሎን ላይ ማስቀመጥ፣ ቤት ላይ ማንጠልጠል፣ መኪና ላይ መስቀል፣ በቤቶች በር በር ላይ ማስቀመጥ እነዚህና መሰል የጥንቆላ ባህል የጥንቆላ ተግባርን የሚያስይዙ ነገሮች በጣም አደገኞች ናቸው። ከዚያ ባለፈ ድግምት ጠንቋይን ሂዶ ማስፈረድ ፍረዱልኝ ብሎ ኮከብ ቆጣሪን መጽሐፍ ገላጭን እጣ ፈንታዬን ንገረኝ ህይወቴን ባክህ እንደው አንድ ነገር በልልኝ ብሎ ማናገርና እሱ ያለውን መቀበል ያከፍራል። እንደው ምን ይላል እስቲ ልሞክረው ብሎ ሄዶ እንኳን መሞከር የአርባ ቀን ሶላት ያስከለክላል። እህቶች በእንዲህ ያለ ጉዳይ ላይ በጣም ነው የምት ብዙ ሴት ሲጎዳ የማየው ብዙ ሴት ብዙ ነው ጥያቄ የሚያደርጉት። በዚህ ላይ የሚበዙ ጥያቄዎች በጣም ከባድ ነው። አንዳንዱ በሽታውን አይነት ለማወቅ ነው እንጂ መድኃኒቱን ከሱ ጋር እንደማናገኘው በሽታውንስ በምን ታውቃላችሁ? በላብራቶሪ እንኳን ፈትሸው ደሙን እንኳን አይተው የሚነግሩ ሰዎች አላውቀው ብለዋል። እንኳንስ ደግሞ አንዳንዶቹማ የሆኑ ቀኖችን ቆጥረው በግንቦት የተወለደ ይህን ያህል እንትን አለ። ከግንቦት 11 እስከ ግንቦት 19 የተወለደ በእንዲህ ያለ ችግር ይደርስበታል፣ እንዲህ ያለ ነገር ያጋጥመዋል እያሉ አስትሮኖሚ ተብሎ በእዲሁ በጽሁፍ እንኳን በጋዜጣና በመጽሔት እየወጣ ሰው ሲጃጃልበት የምናየው የጥንቆላ ተግባር በህዝብ ፊት ሲወራ ይታያል። ስለዚህ ኮከብ ቆጣሪ፣ ጠጠር ወርዋሪ በጣም ከፍተኛ ስህተት ነውና እምነትን የሚነካ ስለሆነ በፍጹም በእንዲህ ያለ ነገር ላይ ልንገናኝ ልንገኝ አይገባንም ነው። እምነትን ከሚያበላሹ ከእምነት ጋር ከተያዙ ስህተቶች መካከል በአላህ ስሞችና በአላህ ባህሪያት መካከል ላይም ያለን ያልተጠናከረ እምነት ያለየለት እምነት በጣም አስጊ ነው። አሁን አሁን በተለይ ከቅርብ ጊዜ ጀምሮ በአላህ ስብሓንሁ ወተዓላ ስሞችና ባህሪያቶቹ ላይ ሳይቀር በአላህ ላይ ሰው እንዲጠራጠር የሚያደርጉ አስተምሮቶች በየቦታው እየተሰራጩ እንሰማለን። እዚህ ላይ እንግዲህ ወሳኝ የሆነ ነገር መሰረታዊ ነገር ነው ማስቀመጥ የምፈልገው። ወደ ዝርዝር አልሄድም። አህሉ ሱና ወልጀማዓ ወይም ነቢዩን የተከተሉ ሙስሊሞች ሁሉ አቋማቸው አላህ ስብሓነሁ ወተዓላ መልካም ስሞችና ምሉእ ባህሪያት እንዳሉት ነው የምናምነው። አላህ ስሞች አሉት። አላህ፣ አራሕማን፣ አራሒም፣ አልዓዚዝ፣ አልገፉር፣ አሰሚዕ፣ አልበሲር እያልነ በቁርአን የተነገሩት በሐዲስ የተነገሩት እኛ የምናቃቸውም የማናቃቸውም አላህ ስብሓነሁ ወተዓላ መልካም ስሞችና ምሉእ ባህሪያት አሉት ብለን እናምናለን። አንድ እነዚህን ስሞቹና ባህሪያቶቹን ደግሞ የምንወስደው ከማንም ሰው ሳይሆን ቁርአንና ሐዲስ በነገረንና የቁርአንና ሐዲስ አስተምሮት በሚያውቁ ሰዎች የተማርነውን ብቻ ነው። ስለዚህ አላህ ስብሓነሁ ወተዓላ አሉት የተባሉትን ባህሪያቶች የሉትም ብለን ልናምን አይገባንም። إثبات ما أثبته الله له وإثبات ما أثبته له ረሱሉሁ ሰለላሁ ዐለይሂ ወሰለም አላህ ስሜ ነው ያለንን እሰማለሁ አያለሁ ያለንን እናገራለሁ ያለንን ወከለመ ላሁ ሙሳ ተክሊማ ቁርአንን እኔን ወረድኩት ያለንን እንደዚህና መሰል ባህሪያቶቹና ስሞችን አምነን እንቀበላለን ከነዚህ አንዱ ተነስቶ ቁርአን ላይ እንዲህ ቢባልም አቅላችን ስለማይቀበለው አንቀበልም ቢል አንቀበልም። አላህ ስብሓንሁ ወተዓላ ያለውን አልቀበልም ማለት ከቁርአን ውጪ መሆን ማለት ስለሆነ ማለት ነው። ብዙ የአላህ ስብሓንሁ ወተዓላ ስሞች አሉት። የአላህን ስብሓንሁ ወተዓላ ስሞች ሙሉ በሙሉ ዝርዝሩን ማወቅ ሸርጥ አይደለም። ከእምነታዊ ነገሮች መካከል እምነት ነክ ከሚባሉትና የሰው ልጆች እምነት ይነካል ብለን ከምናምነው አሁን በተለይ በአገሬ ከማቀው አብዛኛው ሴቶቹ ጋር ነው ይሄንን የምማየው የምንሰማው ከድር የሚባሉ ሰውዬ በህይወት አሉ ብሎ ማመን አደጋ ነው። ከድር የሚባል ሰው አለ ተብሎ ሱብሃንአላህ ደግሞ የሆነ ነገር ያደርጋሉም ብለው ያስባሉ ይመስለኛል። በተለይ ደግሞ ልዩ ቀን ስለዚህ ሰውዬ ሰጥቶ ከዚያ የባሰ ደግሞ ምን አይቻለው መሰላቸው? አሮጌ ልብስ የለበሰና ብስቁል ያለ ሰው ሻው ኸድር ሊሆን ይችላል ብለው ያስባሉ። እኔ ድሮ ድሮ ኸድር የሚኖር የሚመስለኝ ወሎ መስሎ ነበረ። ምክንያቱም ወሎ አካባቢ ነው እንደዚህ ያየሁት። አዲስ አበባም ስመጣ ኸድር ሲሉ ሰማሁ። ከዚያ በኋላ ተመልሼ ወደ አገሬም አካባቢ ሲባል ከድር ይባላል። ዋ ይሄ ሰውዬ ታዲያ የት ቦታ ነው ያለው ማለት ነው? <coughs> ኢትዮጵያ እንኳን ብዙ ቦታ ነው ስለ ከድር የሚወራው። ስለዚህ የሆነ መንፈሳዊ ዓለምን የሚመራ ወይም በየቦታው መገኘት የሚችል ሰው ተደርጎ ነው የሚወራው ማለት ነው። ሰውዬ ይሄ ሰውዬ ነብይ እንደሆኑ ወይም አብዱ ሚን ዒባድላህ እንደሆኑ ነው ቁርአን የነገረን። ኺላፉ በዑለማዎች መካከል ነብይ ነበር ወይስ ከአላህ ባሮች አንዱ ነበረ። ሙሳ ሂደህ ተማርበት፣ ያስተምር ሂድ አለ ካንተ የሚሻል የተባሉበት ሰውዬ ነው። ይህ ሰውዬ ግን እስካሁን ድረስ በህይወት አለ ብሎ ዝም ብሎ መቅጠፍና ማውራት ማስረጃ በሌለው እምነት ሁሉ ይነካል። ምክንያቱም እንደዚህ ሆነ፣ ይህማ ከሆነ ሌላ ተአምር ቢኖረው ነው እያለ ሰው ሌላ እምነት እንዲኖረው ነው የሚያደርገው። ከሙሳ የተሻለ ማወቁ ወይም ሙሳ እንዲማርበት ማድረጉ ይህንን ተአምር ይሰጠዋል ብሎ ፈጽሞ አያመለክትም ለማለት ነው። እምነት ነኮች ብዙ ስህተቶች አሉ። እንዲሁም ለመነሻ ያህል እነዚህን ነገር ካልኳችሁ ሌሎችንም በየቤታችሁ በየአካባቢያችሁ ያሉትን አይታችሁ ቆሌዎችንና ጨሌዎችንና ሲኒዎችንና ጀበናዎችን አስታውሳችሁ ይሄ ነገር ይበቃናል ልትሉ ይገባችኋል ለማለት ነው። ለዛሬ ትምህርት እኔም እዚህ ይበቃኛል። በሌላው ትምህርት በሌላ ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الجنة الخضراء بهاء قصفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا